ይህ ሳምንታዊ የቴክኖሎጂ ለክዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ጤና ይስጥልን የተከበራችሁ አድማጮቻችን እንደምንከረማችሁ በዛሬ እንደ ኢትዮጵያውያን አቆጣጠር እንደኛ እንደ ኢትዮጵያውያን አቆጣጠር ታህሳስ ሁለት ሁለት ሺ ስምንት አመተ ምህረት ነው። በፈረንጆቹ ታህሳስ አስራ ሁለት ሁለት ሺ አስራ አምስት ነው። AD ነው አመተ ምህረት ነው። ምንስ Anno Domini ከክርስቶስ ሞት በኋላ እናም በዛሬው ፕሮግራማችን ይዘንላችሁ የቀረብ ነው በዋናው ፕሮግራም ታስቦ የነበረው በፌስቡክ እንዴት መደዋወል ይቻላል የሚለውን ነበር። ግን የሙከራ ቀረጻውን ለማድረግ ስሞክር እኔ ባለሁበት ወረዳ ከፍተኛ የሆነ መብራት መቆራረጥ ማለትም ደስ ሲለው አስር ደቂቃ ደስ ሲለው አስራ አምስት ደቂቃ ደስ ሲለው በዛ ባዳሩ በቃ ምንም መስራት አልተቻለም። መብራት ሲመጣ ደግሞ ኢንተርኔት ይቀራል እና እነሱ እየተፈራረቁ ያንን ቀረጻ ማድረግ አልቻልኩም። እናም በምትኩ ደግነት ወታንጎ ደግነት ይመስለኛለሁ ስለ ኦዲዮ አቀራረጽ ስቲ editing፣ mixing and recording አዲስ አንድ ነገር አዘጋጅ ብሎ ነበር። ብዙም ስላልተዘጋጀሁበት የሚጎድል ነገር ይኖራል፣ ግን የምችለውን ያህል ለማድረግ ሞክር ያለው እሱን አዳምጡና አስተያየት መስጠት ትችላላችሁ። ያው ዜናና የእናንተ አስተያየቶች እንደተጠበቁ ናቸው። ከእኛ ጋር ሆኑ አስተያየታችሁ አይለየን። እናመሰግናለን። አሁን የሳምንቱን ዜናዎች ነግራችኋለሁ። አንደኛ የ Android screen reader የሆነው TalkBack version አራት ነጥብ አራት ሁለት ተለቀቀ። የ JAWS seventeen crack ም ተለቋል። ሶስተኛው ዜና ደግሞ በ search የምናውቀው ጉግል ፈጣን ኢንተርኔትን ወደ አፍሪካ ለማምጣት ዝግጅቱን ጀምሯል። ይህንም አንድ እርምጃ በኡጋንዳ ካምፓላ ጀምሯል የሚሉ ናቸው። ዜናውን በዝርዝር ስንመለከት የ Android screen reader የሆነው ቶክ ፓክ ማለትም በ Symbian Talks እንደምንለው ወይም Mobile Speak እንደምንለው በአንድሮይድ ቶክ ፓክ የሚባል ጉግል ራሱ Android ን የሰራው Android የሚባለውን operating system የሰራው ድርጅት የሚፈጥረው የሚፈጥረው TalkBack የተሰኘው screen reader አለ። ይህ ስክሪን ሪደር በተለይ ከ Android version አራት ነጥብ ሁለት four point two ጀምሮ አገልግሎት እየሰጠ መሆኑ ይታወቃል። ከዛ በፊት በ keyboard ብቻ ነበር የሚሰራው። ከ version four point two በኋላ ግን በ touch screen ጭምር ይሰራል። በዚህ version ላይ አንደኛ TalkBack በሚሰራ ጊዜ የሚያዩ ሰዎች screen ኡ እንዳያነቡብን ማጥፋት እንድንችል የሚያስችል ወይም screen dimming የሚባል feature ተጨምሮበታል። ይህንንም የ volume መጨመሪያና መቀነሻ key ዎችን ሶስት ጊዜ በመንካት አሊያም settings በመግባት የተኩባኩን ሴቲንግስ በመግባት screen dim በማድረግ ወይም ግሎባል ኮንቴክስት ሜኒዩ የሚለው ውስጥ በመግባት screen ኡን dim ማድረግ ይቻላል። ሌላው የተጨመረው በኪቦርድ አያይዘን ለምንጠቀም control በመንካት በኮምፒውተር እንደምናውቀው ጸጥ እንደምናደርገው ተኩባኩን ኮንትሮሉን ስናካው ጸጥ እንድንል እንድል ማድረግ ነው። ሌላው ቶክባክን ሪዚዩ ማለት እንዲቆምና መልሶ እንዲጀምር ለጊዜው ለሆነ application ላይ ወይ ሙዚቃ ከፍተን እንደ መሀል ላይ ገብቶ እንዳይረብሽ ለማድረግ በ keyboard አሁንም ለምንጠቀም alt plus shift plus C በመንካት Z alt plus shift plus Z በመንካት እንዲቆምና መልሶ ያንን key ስንነካው ደግሞ ተመልሶ እንዲከፍት የሚያደርግ ነው የተጨመረው። ሌላው ሌላኛው በ Android TV ማለትም ቲቪዎቹ ነው ግን Android operating system የተጫነባቸው ለሆኑ በእነዛም ላይ TalkBack እንዲሰራ ተደርጓል። በ Android አራት ነጥብ አራት የተጨመሩ እነዚህ ናቸው። Android የሚሰራ touch screen ያላችሁ ሰዎች TalkBack አችሁን update በማድረግ እነዚህን ተጨማሪ አገልግሎቶች enjoy ማድረግ መገልገል ትችላላችሁ። JAWS seventeen crack ኡ ተለቋል ነው እንግዲህ JAWS seventeen original ኡ በ ጥቅምት መጀመሪያና ህዳር ጥቅምት መጨረሻና ህዳር መጀመሪያ አካባቢ መለቀቁን በመጀመሪያው ፕሮግራም ላይ ማስታወቃችን ይታወሳል። አሁን ደግሞ crack ኡ ተለቋል። ግን link ኡን ለጊዜው attach ማድረግ አልቻለም፣ ተለዋዋጭ ስለሆነ። ምናልባት ግን ኢንተርኔት access ያላችሁ በ Google search JAWS seventeen crack ብላችሁ በመፈለግ ልታገኙት ትችላላችሁ። እዛ ላይ ይገኛል። እኔ ለጊዜው ስላልጫንኩት የተለየ ምን feature እንዳለው ለጊዜው አላወቅኩም። አጫጫኑ ያስቸግራል አያስቸግርም የሚለውን ለዚህ ዜና ከፍ ያለ ምስጋና ለአማረ ሲሳይ ከፍ ያለ ምስጋናችን እንገልጻለን። እሱ ከሱ ተጨማሪ መረጃ ማግኘት ትችላላችሁ። እሱ እንደ ጫነው ነግሮኛል። ሶስተኛው ጉግል በአፍሪካ ፈጣን ኢንተርኔት እንዲኖር እርምጃ መጀመሩ ነው። የመጀመሪያው ተጠቃሚ የሆነችው ሀገር ኡጋንዳ ስትሆን በካምፓላ በመቶ ሀያ አካባቢዎች ላይ ፈጣን የዋይፋይ አገልግሎት ጀምሯል። ይኸውም በቀን ስድስት ብር ወይም በዶላር ሰላሳ ሳንቲም በመክፈል ፈጣን የሆነ ኢንተርኔት ለማግኘት ያስችላል። እኛም ሀገር ቢኖር በጣም <laughs> ጠቃሚ ነው። ምክንያቱ ስድስት ብር ከፍላችሁ ለቀን ሙሉ ፈጣን የሆነ ኢንተርኔት ማግኘት በጣም ደስ የሚል ነው። እናም ጉግል ወደ ኢትዮጵያ ቢመጣ ቢያስብበት። ለነገሩ መንግስታችንም ቴሌን እንዲፎካከሩ መፍቀድ ወርቅ የምትጥል እንዳክዬ አሳልፎ እንደ መስጠት ነው ብሏል አሉ። እንግዲህ ይህን በቅርቡ ላናየው እንችላለን። ሌሎቹ አፍሪካ ሀገሮች እየተጠቀሙበት ነው። ለማንኛውም የዚህ ሳምንት እነዚህ ነበሩ። እንደ አማረ ሲሳይ ሌሎቻችሁም አዳዲስ ዜናዎች ስታገኙ ብትጠቁሙን በፕሮግራማችን እናካትታለን። አብራችሁን ቆዩ ከቀሪዎቹ ፕሮግራሞቻችን ጋር OK በዛሬው የዳበሳ ፕሮግራማችን በመግቢያው ላይ ልገልጽ እንደሞከርኩት ሊቀርብ የነበረው ፕሮግራም በፌስቡክ እንዴት መደባበል ይቻላል የሚል ነበር። ነገር ግን እኔ ባለሁበት ወረዳ ባጋጠመኝ በጣም መግቢያው ላይ እንደገለጽኩት የመብራትና የኢንተርኔት መቆራረጥ ምክንያት ሳይዘጋጅ ቀርቷል። ስለሆነም ዛሬ ለማቅረብ የምሞክረው የኦዲዮ ወይም የድምጽ መቅረጽ እና editing ነው። እንግዲህ ብዙ ጊዜ <laughs> ከመግለጫ መጀመር ጥሩ ሳይሆን አይቀርም። በመጀመሪያ ድምጽ ስንል ምን ማለታችን ነው ነው? ድምጽ ማለት አንድ እቃ ወይም ነገር object ራስ በራሱ ወይም ከሌላ ነገር ጋር ሲጋጭ የሚፈጥረው መርገብገብ ያ መርገብገብ ደግሞ መርገብገቡን detect ማድረግ ወይም መለካት፣ መስማት፣ መለየት የሚችል መሳሪያ ሲለካው ያ ድምጽ ይባላል። እንግዲህ በሰው ከሰው አንጻር ስናየው ያ መርገብገብን የሚለካ መሳሪያ ወይም የሚመረምር የሚያይ የሚረዳ መሳሪያ ጆሮ ነው። ጆሮአችን ውስጥ ያለው ታምቡር አንድ እቃ ሲርገበገብ አየሩን ያርገበግባል። የአየሩ ደግሞ አንዱ አየር ወይም የአየር ሞለኪል ከጎኑ ያለውን ያርገበገበ እቃውን ካርገበገበው እስከ ጆሮአችን ጋር ሲደርስ ጆሮአችን ታምቡር ያርገበግበዋል ማለት ነው። እንግዲህ ሩቅ ያለ ድምጽ አይሰማንም። ምክንያቱም ተርገብግቦ ተርገብግቦ ደክሞ መሃል ላይ ስለሚቀር እንግዲህ ኃይለኛ መርገብግብ ከተፈጠረ ለምሳሌ ጥይት ቢተኩስ ወይ ቦምብ ቢፈነዳ ወይንም መብረቅ ቢያንባረቅ ከርቀትም ከ10 ከ20 ኪሎ ሜትር በኋላም ቢሆን ጆሮአችን ላይ መጥቶ ይርገበገባል ማለት ነው። እንግዲህ ድምጽ እየተርገበገበ ከአንድ ቦታ ወደ ሌላ ቦታ ለመሄድ በሰከንድ 333 ጫማ በሜትር 60 ሜትር ነው እሱ ሳላጠና ነው እንግዲህ ቅርታ ይጓዛል እና አሁን ይህን በድምጻችንም እንዲሁ ጉሮሯችን ውስጥ የሚገኘው vocal cords የድምጽ ክሮችን በላቸው የድምጽ ሳጥናችን ውስጥ የሚገኝ cord ኦች እነሱ በመርገብገብ እና ራስ በራሳችን በመፋተግ ሁለት ክሮች ናቸው። በመወጠር በመላላት ከዛ ደግሞ አፋችን ውስጥ መላሳችንና ጥርሳችን ከነዚያ መርገብገብ የሚወጣውን አየር ቅርጹን በመቀያየር የተለያየ ድምጽ tone pitch ማለት ውፍረት መጠን ቅርጽ በመቀያየር ፊደሎችን እና ዜማውን እንድንቀያየር ያስችሉናል። እንግዲህ ይህንን ወደ ኮምፒውተር ስናመጣው ኮምፒውተሩ እንደ ጆሮ ሆኖ መሳሪያ የመለካት ስራ የሚሰራው መሳሪያ ማይክሮፎን ወይም headset ልንለው እንችላለን። ያም አየር ላይ ያለውን በጆሮችን ላይ አየር ያለውን መርገብገብ ታምቡራችን ተቀብሎ ወደ ነርቭ signal ማለት ወደ አእምሮ የሚተላለፍ መልእክት ሲቀይረው፣ ማይክሮፎኑ ደግሞ አየር ያለውን መርገብገብ ወደ ኤሌክትሪክ signal በአማርኛ ምንለው እንችላለን፣ ወደ ኮምፒውተር የሚገባ ኤሌክትሮኒክስ መልእክት ይቀይረዋል ማለት ነው። ይሄም በስልክም እንደዚሁ ነው። ድምጻችን ላይ የሚወጣውን የአየር መገበገብ የስልካችን መቀበያ ማይክሮፎን ወደ ኤሌክትሮኒክስ ቀይሮ ኤሌክትሮኒክሱ ደግሞ በስልክ ከሆነ በገመድ ውስጥ፣ የሞባይል ከሆነ በሬዲዮ ሞገድ አልፎ ወዲያኛው ሰሚ ጋር ሲደርስ ደግሞ በ speaker ተመልሶ ወደ አየር መርገብገብነት ይቀየራል ማለት ነው። እንግዲህ ድምጽ ወፈረ ቀጠነ የሚለው የመርገብገቡ ፍጥነት ምን ያህል ነው የሚለውን በመለካት ነው። ለምሳሌ በጣም የሚርገበገብ ከሆነ አየሩ እጅግ ቀጭን ድምጽ ይፈጥራል ማለት ነው። ረጋ ብሎ የሚርገበገብ ከሆነ ደግሞ ወፍራም ድምጽ ይፈጥራል ማለት ነው። ስለዚህ የሰው ጆሮ አስር እስከ አስር በሰከንድ ማለት ነው አስር መርገብገብ በሰከንድ እስከ ሀያ ሺህ ድረስ ያሉት ናቸው። ከሀያ ሺህ በላይ እነ ውሻ እነ ውሻ እንስሳው ማለት ነው እነ የሌሊት ወፍ ነው የሚሰሙት። የሰው ጆሮ ግን በጣም rare የተወሰኑ ሰዎች ካልሆኑ በቀር እንደውም ሀያ ሺህ የሚደርሱት የተወሰኑት ናቸው። ግን በ average ከአስር እስከ ሀያ ሺህ ድረስ የሚደርስ መርገብገብ እንሰማለን። እንግዲህ አሁን ይሄ ይሄ ከአየር ተርከብክቦ የመጣውን ድምጽ ወደ ኮምፒውተሩ በኤሌክትሪክ signal አማካኝነት ከገባ በኋላ ይህንን ሶፍትዌሮች ተቀብለው መዝግበው እንዲያስቀምጡት ማድረግ መቻል ነው እንግዲህ recording ማለት ነው። እናም record የሚያደርጉ በጣም ብዙ ሶፍትዌሮች አሉ። በግዕዝ እሜው ፕሮግራም ላይ ልገልጽ እንደሞከርኩት በተቻለ መጠን በይፋ በነጻ የተሰጡ ሶፍትዌሮችን ለማስተዋወቅ ነው የምሞክረው። እናም ከድምጽ ከተያይዞ best ማለት በጣም ጥሩ በጣም አሪፍ የሆነ መቅረጽ የሚያስችል software Audacity ይባላል። Audacity ነጻና open source ማለትም ኮምፒውተር እውቀት ያለው ሰው ከፍቶ ፕሮግራሙ እና ኮዱ በምን እንደተሰራ ማየት ይችላል ነው። እንግዲህ አሁን ኦደሲቲን ከፍተን እንዴት እንደምንቀርጽ ለማየት እንሞክራለን። አሁን desktop ላይ ሄዳለሁ። ከፍተውና Audacity track panel. Welcome to Audacity. Welcome to Audacity. Don't show this again at startup. Checkbox not check checked. እንግዲህ Audacity እንደዚህ ከከፈታችሁ በኋላ ይሄኛው tracks view የሚለው እናም እንዲህ ካለ በኋላ እንግዲህ አሁን ለመቅረጽ ምንድን ነው የምታደርጉት? R ን መንካ R ፊደሏን ብቻ አሁን ለሙከራ አርነካለሁ። እንደዚህ ይለናል። test test test test የቀረጽ ነው። አሁን እንስማ። አስቁሚያዋለው። በ space ነው የምናስቆመው። ለማጫወት መልሰን space እንነካለን። እንደዚህ እንግዲህ አንድ ድምፅ እንደዚህ ከቀረጽን በኋላ ማለትም አረነግተን ከዛም በ space ካስቆምነው በኋላ ያንን የቀረጽነውን ነገር ሙሉ ለሙሉ select ለማድረግ ብንፈልግ ለምሳሌ መጨረሻው Control A መንንካት እንችላለን። አንደኛው መንገድ። ሁለተኛው መንገድ ማን ነው መጨረሻው ላይ እንሄዳለን። በ End በመንካት ከዛ ወደ መጀመሪያው ድረስ ለመቅረጽ Shift Home እንነካለን። ወይም Home በመንካት መጀመሪያው ላይ እንመጣና እስከ መጨረሻው ለመቅረጽ ለመምረጥ Shift End እንነካ። እንግዲህ ከመረጥን በኋላ ነው ድምፁ ላይ ለውጦችን ማድረግ የምንችለው ለምሳሌ አሁን Shift ን End ነክቼ ወይም Control A ላድርገው Control A ነካው። አሁን ይህንን ለምንናደርግ ድምፁን እናወፍር ብንል effects menu እንገባለን። Alt C በመንካት ኋላ ማንን እንፈልጋለን? Amplify Auto Duck Bass and Treble Change Pitch Change Change Pitch C. Change pitch middle lineup. Audacity unavailable. Track panel window. Change pitch. From combo box F collapsed. Pitch grouping. Edit. The painter combo box F collapsed. ፒች ግሩፒንግ ኤዲት ዘጠኝ እንግዲህ ኤፍ ኤፍ የሚላቸው በሙዚቃ የምናውቃቸው ስኬሎች ኤ ማለት ሲ ዲ ኤፍ ጂ ኤ ቢ ድ ያለው ሴሚቶንስ ሃፍ ስቴፕ ኤዲት ሲሌክትድ ፍሮም ኤች ሌን ኤዲት ሲሌክትድ አስራ አንድ ሺህ ሀያ አምስት ነጥብ ዜሮ ዜሮ ዜሮ አሁን ሄርድም ቢያስ ላይ ኤች ሌን ኤዲት ሲሌክትድ አስራ አንድ ሺህ ሀያ ፐርሰንት ቼንጅ Edit. Selected narrow narrow narrow narrow narrow. percent one. Narrow narrow narrow narrow narrow. Percent change slider are narrowing. Are are are narrow. Hamsa narrowing. Lätten on se. Panel. Manage button. Preview button. Alt. Cancel button. Preview button. Alt plus D. Rest. Salasasoft percent. Hamsasidist percent. Selaand percent. Semanjasoft percent. Or cancel button. OK but rest. Ah, Panel. Track. እንደዚህ ነው ማለት ነው። እንግዲህ <coughs> ይቅርታ አርጉልኝ፣ ብዙም ዝርዝር አልኖረውም፣ ግን በአጭሩ ለመቅረጽ ይሄ ነው። ቅድም effects menu ያላቸው በጣም ብዙ መቀያየሪያዎች አሉት። ፍጥነቱን fade in ማለት ሙዚቃ ከፎሊ ሙዚቅ ብሎ የጨመረ እንዲገባ ወይም ደግሞ እየቀነሰ እንዲሄድ ለማድረግ fade out ምና echo የምናስገባበት ድሌ የምናስገባበት ማለት ሁለት ሰዎች የተቀባበሉ የሚያወሩ የሚመስለው ወይም የገደል ማሚቱ አይነት ሌላው የተወሰነውን portion ብቻ የተወሰኑ ክፍል ብቻ ለመምረጥና ያንን ለመሰረዝ ወይም cut አድርጎ ሌላ ቦታ ለማስገባት አሁን ነው ካረግን በኋላ ን right right right arrow እናደርጋለን። አሁን የመረጥ ነው ስለማጫወት አሳንሻለሁ ማለት ነው። ስለዚህ ለመጨመር የ right right right arrow ነቃል set left selection boundary position 00 h 00 m 00 ነጥብ 0 ስላት panel track view table track and set right selection boundary position 00 h 00 m 00 ነጥብ 4 and 8 test panel track view አሁን ከላይ የሰማችሁት በሰከንድ ደግሞ select ለማድረግ ማለትም ከሰላሳ ሰከንድ ጀምሮ እስከ አርባ አምስት ያለውን ለመምረጥ የምንጠቀምበት ነው። ይህንም ማን ነው የምንነካው? left bracket ከ P ቀጥላ ያለች። ስለዚህ እሱ የመጀመሪያውን ያደርግልና ሰላሳ ሰከንድ የሚለውን ከዚያ ደግሞ right bracket የመጨረሻውን ማለትም አርባ አምስት ሰከንድ የሚለውን እናደርግበታለን ማለት ነው። አሁን መድረሻውን ደግሞ ስንዘጋ አራት ቴክስት ስምንት ላይ ጽፍ ነው እንደዚህ ምትለው ተሰሌክት ተደርጋለች ማለት ነው። እንዲህ ምትለው አሁን እችን ከታረጌ ኮንትሮል ኤክስ ነክቼ መጨረሻ ፔስት አረጋ ገለጻው መጨረሻ ላይ ኮንፊግ አሁን ሆም አድርጌ ሁለቱንም ሁሉንም በአንድ ላይ ለመስማት እንጫወታለን። ስፔስን በመንካት ሆም የምነካው መጀመሪያው ላይ ለመመለስ ነው። መጀመሪያም የመጨረሻውን ነው ቀርጬ መጨረሻ ላይ ያደረግ ነው አይኖረው እንደገና panel, track view table, set right selection map 000 millisecond, 0 source test, source test 000 millisecond, መረጠብኝ። ስለዚህ መድረሻ ዋለሁ አምስት የቀረ የቆመችው ለማዳመጥ ተቦጫጨቀች ማለት ነው። እንደዚህ ነው ኤዲት የሚደረገው ባጭሩ ነው እናመሰግናለን። ፕሮግራም በዚያ አብቅቷል። በቀጣይ ሳምንት በደንብ ተዘጋጅቼ ሌላ ነገር ለመቅረብ ሞክራለሁ። ከአድማጮች የተከበራቸው አድማጮቻችን ከዚህ ቀጥሎ ከእናንተ ያገኘናቸውን ጥያቄዎችና አስተያየቶችን የምናቀርብበት ፕሮግራም ነው። በመጀመሪያ ባለፈው ሳምንት ፕሮግራማችን ላይ ወንድሜነህ ከቡዳፔስት NVDA double የሆኑ የአማርኛ ፊደሎችን ሁለት ለምሳሌ ሀ ሶስቱን ሀዎች እነ ጸን እነ ሰን ለይቶ እንዲናገር ማድረግ ይቻላል ወይ ብሎ ነበር። አየዋለሁ ብዬ ነበር። አዋይቸዋለሁ። በ setting ኡ መለወጥ ይቻላል። input አይደለም ሲምቦል ስላሽ ፐንክቹዌሽን ስላሽ ሲምቦል dialog የሚላለው ኢንሰርት ኤን ኤንቪዲኤ ሰሜኑ እዛ ውስጥ preference የሚለው ስትገቡ እዛ ውስጥ ገብታችሁ መቀየር ትችላላችሁ። የእያንዳንዱ ፊደል መጽሐፉ ያደክማል፣ ይሰለቻል ለምትሉ አዘጋጅቼዋለሁ። አንዲት ፋይል ናት። እሷን ከፖድካስቱ ጋር attach አደርጋለሁ። እሷ እንዳውለድ አድርጋችሁ በ NVDA በማለት start አድርጋችሁ all programs NVDA ውስጥ explore user configuration የሚለው ገብታችሁ እዛ ውስጥ paste ማድረግ ነው። ያችን ፋይል download ካደረጋችኋት በኋላ start all programs NVDA submenu submenu አላቸው ማለት ነው። all programs ውስጥ NVDA ውስጥ እዛ ውስጥ explore user configuration የሚለው ላይ ወይ ደግሞ manually መግባት ለምትፈልጉ my computer ወይም ዚስ ፒሲ ዊንዶ ስምንት ና ከዛ በላይ ለምትጠቀሙ እዛ ውስጥ users እዛ ውስጥ የእናንተ user name user የሚል ከሆነ user ማለት ነው ወይ ስማችሁን ሰጥታችሁት ከሆነ ስማችሁ እዛ ውስጥ app data እዛ ውስጥ roaming እዛ ውስጥ NVDA የሚለው ውስጥ paste ማድረግ ነው። ግን ከሁሉም የሚቀለው ቅድም ያልኩት ነው። start all programs NVDA NVDA ውስጥም ድጋሚ እንትና explore user configuration እዛ ውስጥ paste ታደርጉታላችሁ። XP ለምትጠቀሙ C documents and settings ማለት my computer ከፍታችሁ C colon local disk C የምንለው ማለት ነው። እዛ ውስጥ document and settings እዛ ውስጥ የእናንተ ስም፣ እዛ ውስጥ አፕሊኬሽን uh, ዳታ፣ uh, እዛ ውስጥ ኤንቪዲ የሚል ፈልጋችሁ እዛ ውስጥ paste ማድረግ ነው። ይህም ስላለ ኤንቪዲውን በዚህ ሳምንት ደግሞ uh, ዮሐንስ ታከለ ባለፈው ሳምንት ስለ ግእዝ የሚስታወራ አራት ጠቅሰህ ዋሸራ የምትባለው አመጻፊ አልጠቀስክም። ለምንድን ነው ብሎኛል። እውነት ነው አልጠቀስኩም፣ ባለማወቅ ነው። ከዚህ በፊት ዋሸራ የምትባል እንዳለች ሰምቼ ነበር፣ ግን ተጠቅሜባት ባለማወቄ ፕሮግራሙ ሳዘጋጅ በጭራሽ ትዝ አላለኝም እና መቼም ዋሸራ ተጠቃሚዎች ማን ነው ይቅር እንደምትሉ ተስፋ አደርጋለሁ። እና በደንብ የምትጠቀሙበት ካላችሁ ቀርጻችሁ ብትልኩልንና ሸለሌላ ሰው share ብናደርግ በጣም በጣም ደስ ይለኛል። ሌላው ዮሐንስ ያነሳው Power ግዕዝ ጋ ግዕዝ ሜ እየተጋጨብኝ ነው አብረው ሊሰሩ አልቻለም የሚል ነው። በመጀመሪያ ሁለት አንድ አይነት ስራ የሚሰሩ በአንድ የመጠቀሙ በእርግጥን የጥቅሙ አልታየኝም። ምናልባት እንግዲህ ከአንዱ አንድ advantage ከአንዱ አንድ advantage ያገኝ ይሆናል። ለእኔ ግዕዝ ሜ ብቻ ነው የምጠቀመው። እኔም ጭኜ ልጠቀምበት ሞክሬ ነበር። ፓወር ግዕዝ እየበለጠ ማለት ግዕዝ ሜን እየሸፈነው የፓወር ግዕዝን ብቻ ትእዛዝ ነው የሚቀበለው። እንግዲህ በግዕዝ ሜ ለመጻፍ የፓወር ግዕዙን ወደ እንግሊዝኛ መመለስ የግድ አስፈላጊ ነው ግዕዝሜው እንዲሰራ። ነገር ግን እኔ በግዕዝሜ ብቻ ነው የምጠቀመው። ፓወር ግዕዝ ላይ የተለየ advantage ካልሰጣችሁ በቀር ግዕዝሜን ብቻ ብትጠቀሙ ጥሩ ይመስለኛል። ሌላው በዜድ ጌትነት ስንሳስች እንዳይሆን በኢሲክስቲ 63 እንዴት ነው ፖድካስት የሚሰራው የሚል ጥያቄ አንስቶ በደግነት ወታንኮ የተሳካ ምላሽ የተሰጠ ያገኘው ያገኘች ይመስለኛል። እንግዲህ ወንድም ሴት ለመለየት ይከብዳል። ዜድ የሚለው ስም ለማንኛውም ከዛ ከተያይዞ ለሌሎችም የሚጠቅም እንደሆነ ብዬ ትንሽ እዚህ ጋር አስተያየት ለመስጠት ፈልጌ ነው። አንደኛው በፊት ጠቀምበት የነበረው podcast ኡን download የምናደርግበት website የሀምሳ ሜጋ ባይት ገደብ ስላለበት ያ ደግሞ ልሞላው ትንሽነት ስለቀረኝ በዚህ ሁኔታ መቀጠል ስለማልችል አዲስ podcast download ማድረግ አድርግ ያለ። ስለዚህ አዲስ feed አለ፣ እሱን አሁን እነግራችኋለሁ። ሁለተኛው ደግሞ ከዚህ በፊት ፖድካስት እየተጠቀማችሁ ለነበራችሁ አሁን የምነግራችሁን feed ታስገባላችሁ። ከዚህ በፊት ላልተጠቀማችሁ ይህንኑ አሁን የምነግራችሁን በመጠቀም ፖድካስት መጀመር ትችላላችሁ። ፖድካስት ለመጀመር አሁን የማሳያችሁ በ E five ነው። በ E five ላይ በኢፋይቭ ላይ ሜኑ ነው የምንገባው። ተሳስቼ ወይ ጉቶብኝ ነው። Internet, 5 of 12, folder media, 6 of 12, select. Media, gallery, radio, 1 of 30, Alon MP3, dig podcasting, 12, select. Podcasting, podcasts, 1 of 3. አሁን ፖድካስት እንገባለን። Podcasts, technology podcast for acquisition Hulu, updated connection to WLAN network lost. Podcasts, technology podcast for acquisition Hulu, updated 34 M ago, 1 of 4. ይህንን የድሮ ስለሆነ እንሰርዘዋለን። Delete podcast, all yes. Deleting please wait. Podcasts, vertical አሁን bar, አዲሱን 12 when options. እንጨምራለን። Open. ይህን right right arrow አድርጋችሁ የመጨረ ሁለት slash ኦች ናቸው ያሉት። የመጨረሻው slash ጋር ስደርሱ መጽሐፍ ትጀምራላችሁ። ከአይ ዜድ አይ ኤስ ኤች Exclamation mark. ስላሽ ነው መሆን ያለበት ይሄ። Com slash. ከዛ ፊትስ F. E. E. D. S. Feed net. 1 of 1. Cancel. Podcasts. HTTP. Kaisish.blogspot.com slash feed slash post slash default update required options. Update. 2 of select. ቀድሞ ተሳስቼ ነው ኦኬ ስል ሴን አክሰስ ፖይንት ሳልመርጥ ቀርቼ Podcasts. HTTP. Kaisish.technology for Kizishin Hulu. Updated recently. በቃ እንደዚህ የሚል ይመጣላችኋል ማለት ነው። ከዛ ኦኬ ስትሉት Select. Technology for Kizishin. Episode 2. Writing with Gzyme MP3. 0B. 1 of 2. Episode 1. Introduction MP3. 0B. 2 of 2. አሁን እነዚህን ኦፕሽን ነካችሁ አፕዴት ብትላቸው ደግሞ ሳይዛቸውን ያመጣል ማለት ነው። Podcasts. Options. Open. 2 of 12. Update. 3 of select. Podcasts. Technology for Kizishin. Update. Hulu. Updated recently. Select. Technology for Kizishin. Episode 2. Writing with Gzyme MP3. 0B. 1 of 2. Select. Episode 2. Writing with Gzyme ዳውንሎድ ለማድረግ ነው ኦኬ Episode 2. የምትሉት። Writing with Gzyme MP3. 11.3 MB slash 1%. አ፣ በቃ ጀመረ ማለት ነው። አስራ አንድ ኤምቢ ነው ይሄ። Options. Stop download. ለጊዜው ይበቃኛል። Select. Technology for Kizishin. Episode እና 2. እንደዚህ ነው Writing with የምታደርጉት። Gzyme MP3. ምናልባት የተለየ Episode መጨመር back. የሚፈልገው አስተያየት የፖድካስቱን ለምሳሌ ና እኔ ቅዳሜ ቅዳሜ ስለሆነ ነው ማስበው ለመልቀቅ። ስለዚህ እሁድ ጧት technology for ኪዚሻን የሚለው ጋር ስደርሱ option ነግታችሁ update ማለት አለባችሁ። ያችን update እንዲያደርግላችሁ ማለት ነው። ይህን ይመስላል ስለ ፖድካስት ያለን ማስታወቂያ ያለን አሁን እንደምትሰሙት ትንሽ ማይክሮፎን ውሽት አለው። የመጀመሪያውን ፕሮግራም በሞባይል በኤፋ በ Alon MP three Dictaphone software ነበር የቀረጽኩት። ነገር ግን የኔ ሞባይል ኬብል መሰኪያዋ ስለተበላሸ ያው E five ን ያላችሁ እንደምታውቁት memory ው ያለው ከባትሪው ስር ነው። ስለዚህ ክዳን ነቅሎ ባትሪ ነቅሎ memory ነቅሎ ኮምፒውተር ላይ ከቶ እንደገና አዲስ ለመቅረጽ መልሶ ማቀባበሉ በጣም ጊዜም ይወስዳል፣ ይሰለቻል። ለሞባይሉም አስተያየት ሲነቀል ሲሰካ ጥሩ አይሆንም። ደግሞ እጄ አያርፍም ወይ memory ክዳኑን ነቅለዋለሁ ወይ የባትሪው ክዳን አበላሻለሁና አስቸግሮኛል። አሁን እዚህ ደሴ ሄጄ ያለሁበት ማለት ነው ከሱቅ ተስማሚ ማይክሮፎን ለመግዛት ሞክሬ ነበር፣ አልተሳካም። ስለዚህ እናንተ ባላችሁበት እች በተለይ ከዲጂታል ጋር የምትመጣ ትንሽ ማይክሮፎን አለች። እሷ ያላችሁ ካላችሁ በተመጣጣኝ ዋጋ የሚሸጥ ቢኖር ለመግዛት ፍቃደኛ ነኝ። በኢሜይል address በፌስቡክ page ኡ message የሚል feature አለው እኔ ብቻ እንዳውቀው message ኡ ላይ ብትልኩልኝ ይደርሰኛል። ኢሜል address ኤ ለዚህ ጉዳይ ብቻ ለሌላ አንድ እንድጽፍ አይፈቀድም። <laughs> አባተ ጸጋዬ at Gmail dot com ነው። ABA TE TSE GAYE at Gmail dot com እዛ ላይ ያቺ mic ካላችሁ እናንተ የት እንዳላችሁና ስንት ብር መሸጥ እንዳሰባችሁ ብትነግሩኝ ያለችበትን የጤንነት ሁኔታ በጣም የተጎዳች እንደሆነ ምናምን ብትገልጹ ደስ ይለኛል። እንደዛ አድርጉልኝ፣ ወደፊት በተጣራ መልኩ ለመቅረጽ እንዲረዳን ማለት ነው። በዚህ ሳምንት አስተያየት የሰጡ ብዙ ናቸው። አሁን እኔ ያው ለባለፈው ሳምንት ለወሰን ስገልጽ እንደነበረው ብዙም በታታሪነት አልመዘግብም፣ ግን አሁን ማስታወሳቸውን ለመጥቀስ ያህል መብራቱ ገብረ መስቀል፣ ሙላያቱ አባይነህ፣ ደግነት ወታንጎ፣ አብዱራዛቅ እንደውም ከህንድ ካራላ ነው መሰለኝ፣ ካረሰዋት አጠራሩን ቅርታ መኳንንት ዋሴ እነዚህ እነዚህ የመሳሰሉት ናቸው የረሳኋቸው። አሁንም ይቅርታ አድርጉልኝ። እንደውም ለቀጣይ ሳምንት ቢያንስ ስም ዝርዝር በብሬል መጽሐፍ መጀመር አለብኝ። እናመሰግናለን የዛሬን ፕሮግራም ስለተከታተላችሁ። በቀጣዩ ፕሮግራም እስከምንገናኝ ደህና ሰንብቱ። የዛሬ ፕሮግራም በዚህ ተጠናቋል። ቸረመን ባይ